አንድን ሰው ድህነት ማወጅና ወልሐጅር ማገድ ከሚሰራው ከንብረቱ ማገድ ተፍሊስ ማለት አዩነድ ልቃቢ ቃቢ ጥሪ ያደርጋል አዋጅ ይላል አላረጅልን አነሁ ፋረ ሙፍሊሰ እከሌ ደህይቷል ብሎ አዋጅ ይናገራል በሰዎች መካከል ለምን የአጋጣሚ ሰውየው ከደህየ ድህነት ካለበት ያለችውን ንብረት ባለ ዕዳዎች መጥተው አንድ ቶሎ መከፋፈል አለባቸው እና መታገድ ያለበት የተለያየ شرع የሆነ እንትን ነገር አለ ውስጥ ላይ እናያለን። እና والحجر حجر ማለት ደግሞ ማገድ፣ መገደብ፣ ሰውየው ንብረቱን እንዳያንቀሳቅስ ማድረግ እነዚህ ሁለቱ እናያለን። التفليس أي نداء القاضي على رجل أنه مفلس እከሌ ደህይቷል ብሎ መናገር والمفلس من لا يملك ምንም ገንዘብ የሌለው والحجر بتثليث الحاء حجر حجر حجر المنع መገደብ وهو أن يمنع الحاكم رجلا مديونا أن في ماله አንድ ባለ ዕዳ ሰው ባለ እዳ እጅግ እዳ ስብክብ ያደረገውን አካል ገንዘቡን ማገድ ይችላል حاكم ወይንም ቃዲ ፍርድ ቤት ዳኛ፣ የሸሪዓ ፍርድ ቤት ዳኛ ሊያግደው ይችላል። በቃ ንብረትን አታንቀሳቅስ ለባለ እዳዎች መልስ ይባላል። ይሄ አለ። ባለ ንብረቶች ሲመጡ መስጠት አልሰጥም ካለ ይታገዳል። ንብረቱን እንዳይንቀሳቀስ ይደረጋል ይደረጋል። وعن أبي بكر بن عبد الرحمن አን አቢ ሁረይረተ ረዲየላሁ ተዓላ አንሁ عن ابي بكر بن عبد الرحمن ابا بكر بن عبد الرحمن هو ابو بكر بن عبد الرحمن بن الحارث بن هشام بن المغيرة المخزومي المدني قاضي المدينة የመዲና ቃዲ ነበር قيل اسمه محمد محمد صلى الله عليه وسلم وقيل المغيرة مغيرة من تبلا وقيل ابو بكر اسمه ራሱ አቡ በክር ያለው ስሙ ነው ኩንያው አይደለም ብለው ወኩንያቱ አቡ አብዱራህማን ኩንያው አቡ አብዱራህማን ስሙ አቡ በክር ነው ራሱ ኩንያው ስም ነው ማለት ነው አቡ በክር ስሙ ነው አቡ አብዱራህማን ኩንያው ቅጽል ስሙ ነው ወቂል እስሙሁ ኩንየቱ ራሱ ስሙ ኩንያው ثقة ثقة ታማኝ ሰው ነው። فقيه እጅግ فقيه ዲንን በጣም የተገነዘበ ሰው عابد አላህን ተገዥ من الثالثة በሶስተኛው generation ትውልድ ላይ ወይንም ደግሞ በሶስተኛው batch ላይ ይገኛል። مات في خلافة وليد ابن عبد الملك ዘመን ነው የሞተው። አቡ ሁረይራ عن أبي هريرة ከአቡ ሁረይራ ይዞ ነው የነገረን እነሆ قال እነሆ ቃል ሰሚዕና ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ሰማን አሉ። አቡ ሁረይራ ከአቡ ሁረይራ እሱ ነው ይዞ የነገረን የቁል የአላህ መላእክተኛ እንዲህ ሲሉ ሰማሁ መን አድረከ ማለሁ ገንዘቡን ያገኘ ሰው ቢአይኒ ራሱን ንብረቱን ያገኘ እንደ ረጁልን ሆነ ሰው ዘንድ ቀድ አፍለተ እደህየ ሰው ዘንድ ገንዘቡን ያገኘ ሰው አሐቆቢ ያችን ገንዘቡ ትገባዋለች ለሱ ምን ገይሪ ከሌሎች ሰዎች ይልቅ ይህ ማለት አዋጅ ከተነገረ በኋላ ቃቢ የሰውየው ሰውየው እንትን ንብረቱ መንቀሳቀስ አልቻለም ደህይቷል ከተባለና አዋጅ ከተነገረ ቃቢ ካወጀበት በኋላ ወይንም ደግሞ ደብዳቤ ለአካባቢ ሰዎች ከጻፈ በኋላ ቃዲው ከዛም በኋላ ሰዎች ወደ ሰውየው ቤት ወደ ድሃው ቤት ይሄዳሉ። ሲሄዱ ሁሉም ሄዳሉ። ያ መቶ ብር አለ፣ ይሄ ሺህ ብር አለ፣ የአስር ሺህ ብር፣ ያ መቶ አለ። ሁላቸውም ሄዱ። አንተ ደግሞ አጋጣሚ እቃ ሸጠህለት መኪናን አገኘህ አስቁማ። በዛን ሳምንት ታደርጋለህ። ያለችው ሶርተር ቱን ትችላለች። አይ ሁላችንም እዳ ሰውየው ላይ ስላለን መቀበል አለብን እዳችንን፣ መኪናዋ ላይ ሁላችንም መቀራመት አለብን አይሉ። ስለዚህ ማን ነው ማለት ነው ተገቢ አንተ ገንዘቡን ያገኘው አይኗን ራሷን ካገኛት ባህሪዋ ተቀይሮ እቃዋ ተቀያይሮ ካገኘ ግን አይቻልም። ሲፋዋ ተቀይሮ ከሆነ አይቻልም። የአይን አይኑን አግኝተው ከሆነ ትንሹን መኪና በትልቅ መኪና ቀይሮት ከሆነ ወይ የሆነ ነገር ጥሩ የሆነ ነገር ቀይሮት ከሆነ አይቻልም። ስለዚህ ነብዩ እንዳሉ መን አድረከ አሁን ይገባቸዋል ቅራቱ መን አድረከ ያገኘ ማለሁ ገንዘቡን ያገኘ ቢአይኒ ራሱን በአካል ማለት ነው ንብረቱን በአካል ያገኘ እንደ ረጁልን ሆነ ሰው ዘንድ ቀድ አፍለሰ እደህየ ሰው ዘንድ ገንዘቡን በዛት ያገኘ ፈሆ አሐቁ ቢህ ሰውየው እሱ ተቀዳሚ ነው። ምን ገይሪ ከሌሎቹ እዳ አበዳሪዎች ከሌሎች አበዳሪዎች ይልቅ እሱ ተቀዳሚ ነው ማለት ነው። ተግባባናል። አስር ሰው የሆነ ሰው ዘንድ ብድር አለበት ብለው እዳችን እንቀበል ብለው ሲሄዱ አንተ ካስሩ አንዱ ነህ። የገንዘብህን አይን ራሷኑ ካገኘሃት ማንም አይካፈልም። እሷ ብቻ እንኳ ብትውል በሰውየው እጅ አለችው አንተ ይዘው ወደ ቤት ትሄዳለህ። እነሱ ብር እስከሚያገኝ ድረስ ሰውየው መጠበቅ አለባቸው ግዴታ ማለት ነው። ተግባባን? አልገባችሁም? ሐዲሱ ሙተፈቅ ዐለይህ እ እ በብር ከሆነ የገንዘብህን አካሉን ራሱን ማግኘት አትችልም። ምታቀዋል ላ ታሪፉ ላ የረፉ አይኑል ማል ሚነል ማል አልአ የአንዱ ገንዘብ ከአንዱ ገንዘብ አይታወቅም እ አዎ ይከፈላል ባለዳዎቹ ይጠብቃሉ ጊዜ አንድ ቀን ለደሃ ልትመጣ አንድ ቀን ይከብር ይሆናል። ያንን ጊዜ መጠበቅ አለባቸው ማለት ነው። ተጋባ ያንን ይጠብቁ። በአሁን ሰዓት ግን የተገኘችው ንብረት የማን ናት የባለ ንብረት ተጋባ ለምሳሌ ማለት ነው። ለምሳሌ አንድ ሰው ላይ የአንዱ ሀያ ብር የሌላው መቶ ብር የሌላው ሺህ ብር የሌላው ምን ብር አለ። አንተ ደግሞ ብሎግ ግዛኝ ብለህ ሰጥተዋል። ሰውየው ወደ መግባት አይፈራም። ብሎግንም ብር አመጣለሁ ብሎ ወሰደበት። ስለዚህ ሰውየው ደህይቷል፣ ምንም ገንዘብ የለም። ሁሉም መጡና ብሬን ብሬን ብሬን ብሬን ሲሉ ብሎግን መካፈል አለብህና አንተ ብሎግን ተቀብለ መሄድ ትችላለህ ወደ ቤት ማለት ነው። قلت توضيح الواضح من ምን ቃዲ ነው የሚወስነው። ቃዲ ነው የሚወስነው። እንደ አካባቢ ሁኔታ ይወስናል ውድ ቤት ከሆነ አነስተኛ ቤት ቤላ ቤት ይሸጥና ሌላ የቀበሌ ቤት ውስጥ መኖር አለበት ለሰዎች ዕዳ ይከፈል። ይሄንን ብሎ የሚወስንለት ማን ነው? ቃዲ ይስማ ረዋሁ አቡ ዳውድ ወማሊክ ሚን ሪዋያቲ አቢ በክር ብን አብዱራህማን ሙርሰለን ሐዲሱ مرسل ተደርጎ አቡ ዳውድ ላይ ተዘግቧል። ወማሊክም ዘግበውታል። من رواية አቢ አቢ በክር ብን አብዱራህማን ሙርሰለን ቢለፍዚ አዩማ ረጁል በዚህ ቃል ነው በዚህ አረፍተ ነገር ነው እዛ ሐዲስ ላይ የተዘገበው አቡ ዳውድ ላይ እና ማሊክ ላይ ምን أيما رجل ማንኛውም ሰው باع ቢሸጥ متاعا እቃ ቢሸጥ ማንኛውም አካል እቃ ቢሸጥ متاعا እቃ باع ቢሸጥ متاعا እቃ ቢሸጥ ፈአፍለሰ ለዚህ ያ ደግሞ ቢደህጅ ابتاعه የገዛው አካል ቢደህጅ ወለም ይቅቢድ ለዚ ያንኛው ደግሞ አልተቀበለም ነበር ባአሁ የሸጠለት አካል አልተቀበለውም ነበር ሚን ተመኒህ ከሸጠበት እቃ ዋጋ ሸይአን ምንም ነገር አልተቀበለም። ተወጀደ መታአሁ ሌላ ጊዜ ሲሄድ እቃውን አገኘ። ቢአይኒ በአካል እቃውን አገኛት። ፈሆ ይህ ባለቃ አሐቁ ቢህ እሱ ይገባዋል ይበልጥ ወኢማ እሱ ይበልጥ ይገባዋል ተገቢ ነው ማለት ነው። ከነማን ይልቅ ከሌሎች አበዳሪዎች ወኢማ ተል ገዢ ቢሞት ፈሳሒቡል መታ ባለ እቃው ሰውዬ ኡስወቱል ጉረማ ከሌሎች ጋር ይካፈላል አሉ። መሞትና በህይወት መሄድ ይለያያል ማለት ነው። ووصله البيهقي وضعفه تبعا لأبي داود أبو داود بمكة حديث ضعف ነው ብሏል ولكن صحيح ነው አቡ ዳውድ ላይ ضعف ነው የሚለው ኢዳራ ንስኻ ላይ የለም ምናምን ብለው ضعف ነው ያለውን ይቃወሙታል የሶሒህነት ይመጣል ማለት ስለዚህ ባለ እዳው ሰውዬ ሲሞትና በህይወት እያለ እቃህን ስታገኛት ይለያያል ማለት ነው ተግባባን አይደል በህይወት እያለ ካገኘ ነው አስር ሰዎች ብድር አለባ እሱ ላይ አላቸው። ሁላቸውም ሲሄዱ አንዱ እቃውን ቢያገኝ እሱ ያችን እቃ ይዞ መሄድ ይችላል። እነሱ ያገኙትን ያክል ይቀበላሉ ከሱ ካላገኙ እስከሚከብር ድረስ ይመለሳሉ። ግን ያጋጣሚ የአስር ሰው ላይ ያለበት ቢሞት ከአስሩ ውስጥ ደግሞ አንዱ እቃውን ቢያገኝ እሟች ዘንድ እቃውን ይወስዳል አይወስድም። እኩል የሚካፈሉ ስለምን የዚህ የሰውዬ ጉዳይ ተዘግቷልና አሁን ሁላቸው መካፈል አለባቸው ነው። ይህን ሐዲሱን በእስ ነው ይላሉ ወላኪን ኢማሙ ማሊክና وإليه ذهب إمام أحمد ومالك وهذا يدل على التفريق بين الإفلاس والموت በመሞትና በመደህየት መካከል ልዩነት አለ ብለዋል። ልዩነት አለ ልዩነት አለ። ይሄን ያሉት ማና ማን ናቸው? ኢማሙ አህመድና ኢማሙ ማሊክ ኢማሙ አህመድና ኢማሙ ማሊክ ይሄን ነው የወሰዱት። ይህን ሐዲስ ደሊል አድርገው አንድ ሰው በህይወት እያለ ሲደኸይ እዳ ቢኖርበት ከእዳው እዳ ካከናነቡት ወይንም ደግሞ እዳ ካዋሉበት ሰዎች ውስጥ ደግሞ ገንዘቡን ሊያገኝ አንድ ሰው ንብረቱን ያ ሰውዬ እቃውን መውሰድ ይችላል። ግን ቢሞት ይሄ ሰውዬ ባለ እዳው ቢሞት ሌላ ሰው መጥቶ እቃውን ቢያገኝ ከሌሎች አበዳሪዎች ጋር ቢመጣና እቃውን ቢያገኝ ከነሱ ጋር ይካፈላል እንጂ እሱ አይገባውም በማለት ይሄ ሐዲሱን ተጠቅመው ኢማሙ አህመድና ኢማሙ ማሊክ ልዩነት አለ ብለዋል። ኢማሙ ሻፍዒ ደግሞ ላፈርቀ ፈርቀ በይነል መውት ወል ያሉት እኩል ነው እኩል ነው። መገየትና መሞት እኩል ነው ያለው። እኩል ነው። እኩል ስለሆነ አህካሙም እኩል ነው። ባለ እቃው ሰውዬ ካገኘ ገንዘቡን ሰውየው የሞት በህይወት ይኑር አያገባንም። እቃውን ያገኘ ሰው እቃውን መውሰድ ይችላል። ለሌሎች ጋር መካፈል አለበት አለ። ቁስወቱል ጉረማ ማለት ምን ማለት ነው? ገሪም አበዳሪ ማለት ነው። ጉረማ ማለት ደግሞ ፕሉራል ነው የገሪም ከሪምን ኩረማ፣ አሊምን ዑለማ፣ አዚምን ዑዘማ፣ ከቢርን ኩበራ እንደምንለው غريم ን غرماء ይሄ ፕሉራል አይነት ነው። ጉረማ አበዳሪዎች ማለት ነው። رواه ورواه أبو داود وابن ماجه من رواية عمر بن خلجة ዘግቦታል ቃል አተይና አባ ሁረይራ አቡ ሁረይራ ዘንድ መጣን ረዲየላሁ ተዓላ ዐንሁ ሲሳሒብ ለና በአንድ ጓደኛችንና በአንድ ወዳጃችን ቀድ አፍለሰ በጣም ደህይቶ ነበር ፈቃል እንደሃል ለአቅብየነ ፊኩም በአንድ በጓደኛችን ምክንያት አቡ ሁረይራ ዘንድ መጣንና ጥያቄ ጠየቅ ነው እና ፈቃል እንደሃል አቡ ሁረይራ ለአቅብየነ ፊኩም እኔ በመካከላችሁ ፍርድ እሰጣለሁኝ ቢቀባኢ ረሱልላህ ሰለላሁ ዐለይሂ ወሰለም ነብዩ በሰጡት ፍርድ ፍርድ እሰጣለሁ። መን አፍለሰ የደህየ አው ማተ ወየሞተ ተወጀደ ረጁሉን አንድ ሰው መጥቶ ካገኘ መታአሁ እቃውን ቢአይኒህ በአካል ካገኘው እዛ እዳሃ ሰውዬ ዘንድ ወይ ሞተው ሰውዬ ዘንድ ብሩን ሳይከፍለው ገጥቶት ማለት ነው። እቃውን ካገኘው በአካል ሰው ሐቁ ባለ እቃው ሰውዬ ይገባዋል። ወሰሐው الحاكم ሐኪም ሐዲሱን ሰሂህ ብሏል። ወضعفه አቡ ዳውድ አቡ ዳውድ ሐዲሱን ضعيف ነው ብሏል። وضعف وضعف ايضا هذه الزياده ይህችን ዚያዳ في ذكر الموت አው ማተ የሚለውን ضعيف አድርጓታል። አንዷን ቃል ብቻ ነጭ ለዛ አው ማተ የሚለውን ضعيف ነው ብለው ሻፊዒ ምንድነው ያደረጉት? መሞትም ሆነ መደየት ተመሳሳይ ነው ብለዋል አይደል? ተመሳሳይ ነው ያሉት ማን ማን ናቸው? እ ሻፊዒ ተመሳሳይ ነው ነው አይደል? እና ኢማሙ አህመድ እና ኢማሙ ማሊክ ደግሞ ይለያያል ነው ያሉት። ይሄ ሐዲስ ራሱ ተመሳሳይ አድርጎ ነበር ያመጣው አይደል? ወላኪን አውማት የሚለው ضعيف አድርጓታል። ራሷ ወርዷን መርጦ አውጥቶ ማለት ነው። ገብታችኋል? ግልጽ ነው። አልገባችሁም? وعن عمرو ابن السويد عن أبي عمرو بن السويد أبو الوليد عمرو ابن ابن شريك ابن شريك ابن እርምሱ ወይ አተቀፍይ ጣኢፊ ተቀፍይ ነው ጣኢፊይ ነው ታቢዕዩን ሲቀቱን ሚነ ከሶስተኛው ጀነሬሽን የሚቆጠር ከሶስተኛው ጠበቃ የሚቆጠር ታላቅ ታቢዕይ ነው ታማኝ የሆነ አምር ብን ሸሪድ የሚባለው ማለት ነው አልአቢ ከአባቱ ይዞ ነው የዘገበው ቃል አባቱ ማን ሸሪድ ብን ሰውድ አተቀፊ ካለ ስሙሁ ማሊክን ተሰማሁ ነብይ ሰለላሁ ዐለይሂ ወሰለም ሸሪድን ነብዩ ሸሪድ ብለው ሰየሙት እንጂ ማሊክ ነበር ስሙ ወዳሊከ አነሁ ቀተለ ቀቲለ ሚን ቀውሚ ሸሪድ ያሉት ወዛሊከ አነው ቀተለ ቀቲለን የሆነን ሰው ገሎ ሚን ቀውሚ ከሰዎቹ ثم ላሒቀ ቢመካ መካ ሸሽቶ ገባ እና ሰዓት ለእስላምን ተቀበለ ይቃሉ ኢነሁ ሚን ሐድረመውት ነው ይባላል። موت የየመን ውስጥ የምትገኝ አንድ ክልል ናት። ሸሪድ ያሉት በዚህ ነው። ሸሪድ ማለት ምንድን ነው? የሄደ ማለት ነው። ሸሪድ ማለት ተፈናቃይ ማለት ነው። ወይንም ደግሞ ተባሮ የሄደ ማለት ነው። ሸሪድ ማለት የበረገገ ያመለጠ ማለት ነው። ሸሪፍ ማሊክ ነበር ስሙ። ሰው ገሎ ሄዶ ነው መካ ላይ ሰው ገሎ ሄዶ እስላምን አገኘ፣ እስላምን ተቀበለ እና ሸሪፍ አን አቢ አምር ብኑ ሸሪፍ አን ከአባቱ ከሸሪፍ قال قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ብለዋል። لي الواجد لي ዛሬ ነገ ማለት ማለት ነው። لي ብላችሁ ነው لي ብላችሁ እንዳትቀሩ። እሺ ምንድን ነው ያልኩት እ ለልዋጅቢ ምንድን አልኳችሁ? እሺ ቅሩት ሁላችሁም ሊልዋጅብ ነፍስ ለዩ ብላችሁ መቀል ለዩል ዋጂቢ ለዩል ዋጂቢ ዋጂቢ ያለው ማለት ነው። ለይ ዛሬ ነገ ማለት በእጁ ገንዘብ ያለው ሰው ዛሬ ነገ ማለቱ ዩሕሉ ዒርደሁ ክብሩን ሐላል ያደርገዋል። ወዕቁበተው ቅጣቱንም ሐላል ያደርግበታል። ብትሰድበው ትችላለህ። ምንድነህ አንተ ምናምን ነገር ብሎ ታች ከፍ ዝቅ ማድረግ አንድ ሰው ክብሩን መንካት ሐላል ያደርግለታል። ክብር መንካት እኮ የሚገርም የሚገርም ትልቁ የሪባ ክፍል ነበር። ግን እያለው ገንዘብ አልከፍልም። እንደዚህ አይነት ሰዎች አሉ። ዛሬ ነገ ምናምን የራሳቸው አለ በቃ ለመስጠት የተበደሩትን የሰውዳ ለመክፈል ከኪሳቸው ማውጣት እጅግ በጣም ይጠብባቸዋል። ለዚህ ነው ዛሬ ነገ ዛሬ ነገ ይላሉ። ለዩል ዋጅ ያለው ሰው ዛሬ ነገ ማለቱ ምን ያደርግበታል? ዩሕሉ ዒርደሁ ክብሩን ሐላል ያደርግበታል። ወዑቅበተሁ ቅጣቱንም እንደዚሁ ሐላል ያደርግበታል። ዩሕሉ ዒርደሁ ማለት አየሕሉ ልዳኢን ላበዳሪ ይበቃለታል። አዩገሊበ ዐለይህ ልቀውል ንግግርን ከባድ ከባድ ንግግር ሊናገረው ወዩሸድደ ፊ ሐቂ ክብሩን ሊነካና ክብሩን ሊገፋው ራሱ ይበቃለታል። አንተ ለምን እንደ ትልቅ አታስብም? አንተ ምን ሆነ ነው የሆነ ከፍ ዝቅ በቃ የፈለገውን ነገር ባይሆን ዝንጀሮ ጦጣ ምናምን ስድብ አይፈቀድም። ክብሩን መንካት ይችላል። ወዕቁበታ ቅጣቱንም ሐላል ያደርግበታል ሰውየው ማለት ነው። ቅጣቱን ማለት እስር ቤት ሊያስገቡት ይችላሉ። ሊቀጣም ይችላል የተለያየ ነገር። ስለዚህ ለዩል ዋጅብ ያለው ሰው ዛሬ ነገ ማለት የሌለው አይደለም። ያለው ሰው ዛሬ ነገ ማለቱ ይሁል ዕርደው ክብሩን ሐላል ያደርግበታል። ክብሩን ሐላል ያደርግበታል ማለት ምን ማለት ነው? ክብሩ እንዲነካ በር ከፍ ፍቃድ ያስገኛል ማለት ነው። ይድርግት ወዕቁበታ ቅጣቱ ረዋሁ አቡ ዳውድ ወነሳኢ وعلقه البخاري شيخ البخاري تعليق አድርገው ዘግቦታል وصحاب ابن حبان ابن حبان حديث صحيح ነው ብሏል هذا بالله التوفيق السلام عليكم ورحمة الله وبركاته